ይህ ክፍል ስምንት የአቂዳ ትምህርት ነው ብስምላህ ራሕማን ራሒም አልሐምዱሊላህ ረብልዓለሚን ወሰላቱ ወሰላም አላ አሽረፍ ልአንቢያኢ ወልሙርሰሊን ውድ ፕሮግራማችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ በክፍል ስምንት ትምህርታችን የምናየው የዚህ የተውሂድ አልኡሉሂያ አሳሳቢነትና <clears throat> እንደዚሁም የነቢያቶች ሁሉ መላክ ዋነኛው ዓላማ እሱ መሆኑን በተመለከተ አብረን ቆይታ እናደርጋለን እንግዲህ ይህ ተውሂድ አሳሳቢውና ዋነኛው የተውሂድ ክፍል ነው ብለናል በተደጋጋሚ ይህን ጉዳይ ማንሳታችን ይታወሳል ባለፉት ትምህርቶቻችን ያለ አንዳች ምክንያት አይደለም لا ريب أن التوحيد الألوهية هو أعظم الأصول على الإطلاق وأكملها وأفضلها الله سبحانه وتعالى በብቸኝነት መመለኩ ከማንኛውም የተውሂድ ክፍል ማለት ነው የበለጠ ትኩረት የሚሰጠውና ዋነኛው መሰረት መሆኑ ጥርጣሬ የለውም ምንም ጥርጣሬ የለውም ምክንያቱም ለዚህ ነው የሰው ልጆች የተፈጠሩት አጋንንቶችም የተፈጠሩት አላህ በብቸኝነት እንዲመለክ በመፈለግ ነው ወይም ለዒባዳ ሲል ነው የሰው ልጆችና አጋንንቶችን የፈጠረው ባለፈውም እንዳየ ነው ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ስለዚህ የዚህ የተውሂድ አልኡሉህያ መኖር የሁሉ ነገር መኖር ነው ብለን መውሰድ እንችላለን በሱ ነው እያንዳንዱ ነገር የሚስተካከለው ተውሂድ አልኡሉህያን ካጣን የሰው ልጆች ይሄን ኡሉህያ የማያረጋግጡ ከሆነ ፈሳድ፣ ክፋት በምድር ላይ ይስፋፋል። ለዚህ ነው ይሄ ተውሂድ ዋነኛው የኢማን መሰረት ነው ብለን የምንወስደው። ምክንያቱም አላህ ስብሓን ወተዓላ የሰው ልጆችንም ሆነ አጋንንቶችን የፈጠረው ለዚህ ሆኖ ሳለ የሰው ልጆች ከዚህ ዓላማቸው ወጥተው ሌላን ማምለክ ከጀመሩ ሌሎች ወንጀሎችን የማይፈጽሙበት ምክንያት የለም ማለት ነው። ምክንያቱም ከክህደት ወዲህ ያለው ወንጀል በአጠቃላይ ቀላል ነው ማለት እንችላለን። አላህ ዘንድ ምህረትን ያስገኛሉ። ተጸጽተ ከተመለስክ ተውበት ካደረግክ አላህ ይቀበልሃል፣ ምህረትም ያደርግልሃል። ነገር ግን ሽርክ ካለ ሐታ ሌላው መልካም ሥራ እንኳን ምድር እና ሰማይ ሙሉ ይዘ ብትሄድ ዋጋ የለው። ምንም አይነት ፋይዳ የለውም ጥፋት እንጂ። ስለዚህ አንድ ሰው ይህን ትልቅ በደል ከፈጸመ አላህን ትቶ ማንኛውንም ተራ ነገር ግዑዝም ይሁን ሰውንም ይሁን ነቢይም ይሁን መላይካም ይሁን ጅንም ይሁን ሸይጣንም ይሁን የሚያመልክ ከሆነ ትልቁን ጥፋት አጠፋ ነው። ከአሁን በኋላ እነዚህ ጣዖቶች የሚያዙትን ነገር ይፈጽማል። ምክንያቱም ታዛዥ ነውና። ይሄ ተውሂድ አልኡሉህያ የበላይነቱ ካልተረጋገጠና የሰው ልጆች ይሄን የማያከብሩ ከሆነ በዚህ የማያድሩ ከሆነ ምድር ላይ ጥፋት ይንሰራፋል ማለት ዝም ብሎ አይደለም። ለምሳሌ ያክል እኛ የምናመልካቸው ነገሮች የምንታዘዛቸው ጣዖቶቻችን ካሉ እንበልና እነዛን ባዘዙን ነገር ሁሉ የምንታዘዛቸው ከሆነ ልክ አሁን ምድር ላይ የምናየው እንደምናያቸው ሽርኮች ማለት ነው ምን ይሆናል ማለት ነው ፈሳድ ይስፋፋል አምላኬ ነው ብለ የምትይዘው ነገር ይጠቅመኛል ይጎዳኛል ብለ የምትይዘው ነገርና የምትወደውን ነገር ያዘዘህን ሁሉ ትፈጽማለ ያዘዘህን ሁሉ ያ እሱ የሚያዝ ነገር የሰው ልጆችን የሚጎዳም ቢሆን ሌሎች ነገራቶችንም የሚጎዳ ቢሆን ገውዛኖችንም ይጉዳ ማንኛውም ነገር ላይ ድንበር ማለፍም የሚያስከትል እንኳን ቢሆን ትታዘዛለ በዚህ ሰበብ ሰበብ ፈሳድ ይስፋፋል ማለት ነው ዛሬ የሰው ልጆች ከአላህ ውጭ ያለውን አካል ሲታዘዙ አይደለም እንዴ ጎደሎ የሆነውን ሰው ወይም ጎደሎ የሆኑ ህጎችን ምንም መጥቀምና መጉዳት የማይችሉ አካላቶችን ስታዘዙ አይደለም ገንዘባቸው የሚመነዘረው በማንም የሚበላው ማንነታቸው ክብራቸው የሚሰለበው ለማንም ጣዓ ያደርጉ አይደለ እንዴ ለዚህ ነው የሰው ልጆች ታዳ ይሄን ዒባዳ ዑቡድያነታቸውን ለአላህ ብቻ ካረጋገጡ ደግሞ ሁሉም ነገር ይስተካከላል ምክንያቱም አላህ ያዘዘውን ብቻ ነው የሚፈጽሙት አላህ የከለከለውን ይከለከላሉ። እዚህ ውስጥ መስለሃዎች አሉ ማለት ነው። ጥቅም የተባለ ሁሉ እዚህ ውስጥ ነው ያለው። ጥቅም የተባለ ሁሉ ጣዓ ውስጥ ነው የሚገኘው፣ አላህን በመታዘዝ ውስጥ ማለት ነው። አላህ እንደፈለገው የምታድር ከሆነ እሱም በብቸኝነት የምታመልክ ከሆነ በመጀመሪያ ደረጃ ራስህ ትጠበቃለህ፣ ከመጥፎ ነገር ትጠበቃለህ፣ በዋነኛነት ከሽርክ ትጠበቃለህ። በዚህ ውስጥ እና ተያይዞ ከሚመጡ ነገራቶች በሙሉ ትጠበቃለህ ሰውንም ትጠብቃለህ በአጠቃላይ ክብርን ንብረትህን ሀብትህንም የተጠበቁ ታደርጋቸዋለህ ማለት ነው ስለዚህ በዚህ በተውሂድ አልኡሉሂያ ነው ማንኛውም ነገር ሊረጋገጥ የሚችለው ሰላም በመሬት ላይ የሚረጋገጠው በዚህ የተውሂድ ክፍል ነው ማንኛውም ጥቅም የሰው ልጆች ጥቅም ሁሉ የሚረጋገጠው በዚህ ነው የሰው ልጆች ደግሞ አላህን ትተው ያገኙትን ማምለክ ሲጀምሩ ደግሞ ቅድም እንዳልነው ፈሳድ ጥፋት በዚች ምድር ላይ ይንሰራፋል ማለት ነው ታዲያ አላሁ ስብሓንሁ ወተዓላ ይህ እንዲሆን ስለማይፈልግ ነው በዋነኛነት ይሄን የሚያሳስበው ማለት ነው ወለቀድ በዓትና ፊ ኩል ኡመትን ረሱለን አኔ አቡዱላህ ወጅተኒቡ ጣዖት ነቢያቶችን አላህ የላከው ታዲያ የሰው ልጆች ከእንደዚህ አይነት ወራዳ ተግባራቶች ራሳቸውን ጠብቀው ጣዖታቶችን ማምለክ ትተው አላህን በብቸኝነት እንዲያመልኩ መሆኑን ይሄ አንቀጽ ያስረዳል። በየህዝቡ ሁሉ ውስጥ አላህን ተገዙ፣ ጣዖታትንም ራቁ በማለት መልእክተኛን በእርግጥ ልከናል ይላል አላህ ስብሓነሁ ወተዓላ። የዚህ ዩኒቨርስ መኖር ዋነኛው ዓላማ ይሄ ነው። የሰው ልጆች እንዲኖሩበት ነው በጊዜያዊነት ሲኖሩ ደግሞ አላህን በብቸኝነት እያመለኩ እንዲኖሩ የተፈጠሩት ለዚህ ስለሆነ ማለት ነው። ነቢያቶች ደግሞ የሚላኩት ወደዚህ ለማመላከት ነው። የሰው ልጆች ሆይ በዚህ ምድር ላይ ያሉትን ጣዖታቶች ባዕድ የሆኑ አምልኮቶችን አማልክቶችን አታምልኩ የፈጠራችሁን ፈጣሪ ብቻ አምልኩ በማለት ይህንኑ ለማስተማር ነው የተላኩት ማለት ነው ወማ አርሰልና ሚን ቀብሊከ ምን ረሱልን ኢላ ኑሒ ኢለይህ አነሁ ላ ኢላሃ ኢላ አነ ፈዕቡዱን ሱረቱ ልአንቢያ 25 ላይ አላ ይህን ደግማል ከአንተ በፊትም እነሆ ከእኔ ሌላ አምላክ የለምና ተገዙኝ በማለት ወደ እርሱ የምናወርድለት ቢሆን እንጂ ከመልእክተኛ አንድንም አላክንም ይላል ይሄ ሁሉ የሚያስረዳው ይሄ የተውሂድ አልኡሉህያ አሳሳቢነቱና ምድር ራሱ የተፈጠረችው ለዚሁ ዓላማ መሆኑን የሚያስገነዝብ ነው። <coughs> ነቢያቶችን አላህ ስልካቸው ይህንኑ እንዲያስተምሩ ነው ማለት ነው። ቁርአን ይህን በበርካታ ቦታዎች ላይ ደጋግሞ ያስተምራል። ሁሉም ነቢያቶች ይህንኑ ነው ሲያስተምሩ የነበሩት። وإلى عاد أخاهم هودا قال يا قوم اعبدوا الله ما لكم من إله غيره أفلا تتقون ወደ አድም ወንድማቸውን ሁድን ላክን ይላል ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም እያንዳንዱ ነቢይ ጥሪው ይሄ ነበር ወኢላ ሰሙድ አኻሁም ሷሊሐን ቃለ ያ ቀውም ዕቡዱ ላህ ማ ለኩም ምን ኢላህን ገይሩሁ ወደ ሰሙድም ወንድማቸውን ሷሊህን ላክን ይላል አላህ ስብሓነሁ ወተዓላ። ምን አላቸው? ወገኖቼ ሆይ አላህን ተገዙ፣ ከእርሱ ሌላ ምንም አምላክ የላቸውም። እያንዳንዳቸው ነቢያቶች በሙሉ ህዝቦቻቸውን ሲያስጠነቅቁ የነበረው ከባዕድ አምልኮ መሆኑን እንረዳለን። አላህን በብቸኝነት ብቻ እንዲያመልኩና ሊመለክ የሚገባው ፈጣሪ ከሱ በስተቀር እንደሌላቸው ሲያስተምሩ እንደነበረ ነው። ይሄ አሳሳቢነቱን የሚያስገነዝብ ነው። ወኢላ መድየነ አኻሁም ሹዓይበን ቃለ ያ ቀውም ዕቡዱላህ ማ ለኩም ምን ኢላህን ገይሩ ወደ መድየንም ወንድማቸውን ሹዓይብን ላክንላቸው ለአላ አላህ ሱብሓነሁ ወተዓላ። እሱም ምን አለ? ወገኖቼ ሆይ አላህን ተገዙ፣ ከእርሱ በቀር ምንም አምላክ የላቸውም። ተመሳሳይ ነጥብ ማለት ነው። እነዚህ ነቢያቶች ይሄም መልእክት ነበር በተደጋጋሚ ለህዝቦቻቸው ሲያስተምሩ የነበሩት። ይሄ የሚያስረዳው ዋነኛውና አሳሳቢው የተውሂድ ክፍል ተውሂድ አልኡሉህያ መሆኑን ይሆናል ማለት ነው። ይህም ብቻ አይደለም እንግዲህ አላህ ስብሓንሁ ወተዓላ ይሄን ሲያስረዳ የራሱን ጥቅም ብቻ ሳይሆን የሰው ልጆችንም ጥቅም ነው ያስከበረው እሱም በብቸኝነት እንዲያመልኩ በማድረግ ብቻም ሳይሆን የሰው ልጆች ጥቅም ሁሉ ተከብሮበታል ነው ትልቅ ኒዕማ ትልቅ ጸጋ ነው ተውሂድ ይሄ ባይኖር ኖሮ ለማንም አጎብድደን እንቀር ነበር። ለድንጋይ፣ ለሰይጣን፣ ለጅን፣ ለአድባራት በዚች ምድር ላይ ሰዎች ዛሬ ለሚዋረዱላት ሁሉ እንዋረድ ነበር ማለት ነው። ክብራችንን የጠበቀን ሀብታችንን ሰው ያደረገን ከማንም በላይ ያደረገን ሰላማችን፣ ደህንነታችን ተጠብቆ ውስጣችን ሰላም አግኝተው ከዚህ መጤ አምልኮት ነፃ ሆኖ እንዲሄድ ያደረገ ምንድን ነው? ይሄ ተውሂድ ክፍል ነው ማለት ነው እንግዲህ ሌላው በያን አነሁ محور الخصومات بين الرسل وأممهم በሁሉም ነቢያቶችና ህዝቦቻቸው መካከል ከፍተኛ ችግር ይቀሰቅስ የነበረው ጭቅጭቅ ይቀሰቅስ የነበረው የተውሂድ ክፍል የትኛው ነው? ተውሂድ አረቡብያ አይደለም። ተውሂዱል አስማ ሲፋትም አይደለም ተውሂድ አልኡሉህያ መሆኑንም እዚህ ጋር ደግሞ እናያለን ከፍተኛ ውዝግብ ይነሳ የነበረው በዚህ ተውሂድ ክፍል ላይ ነው ነቢያቶች ተልኮ ሲመጡ ቅድም ባየነው መሰረት ህዝቦቻቸውን ሲያስተምሩ ይነሳባቸው የነበረው ይሄ ነው እነሱ ወደ ተውሂድ ጥሪ ያደርጋሉ ለአላህ ብቻ በእክላስ ኢባዳ ለሱ ብቻ እንዲያደርጉ ጥሪ ሲያደርጉ ወልአቅዋም يصرون على البقاء على الشرك وإبادة الأوثان إلا من هداه الله منهم الله كمراتشو سوش بستكر ህዝቦቻቸው ግን እምብኝ አሻፍረኝ በማለት የተለያዩ አማልክቶቻቸውን በማምለክ ላይ እምቢ ብለው ይቆዩ ነበር ይህንን ነው ቁርአን በብዙ ቦታዎች የሚያስረዳው بسورة النهل أي وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا وقد أضلوا كثيرا ولا تزد الظالمين إلا ضلالا هل أملاكو تشاتشهن أتتو وادنم سواعنم يغوثنم يعوقنم نسرنم أتتو በእርግጥም بزووتشن أساساتو ከሃዲዎችንም ጥመት እንጂ ሌላ አትጨምርላቸውም ይላል አላህ ስብሓን ተዓላ እነዚህ አሁን የተጠቀሱት አምስቱ በዚህ አንቀጽ ውስጥ ማለት ነው በነቢላይ ኑህ ዘመን የነበሩ ሳሌሕ ሰዎች ነበሩ ይባላል እነዚህን አስታውሰን ኢባዳ እንድናደርግ እንድነሱ ብለው የእነሱን ፎቶግራፍ ብናስቀምጥ በማለት ወደ ፎቶግራፍ ገቡ ከዛ በኋላ ሸይጧን መጣና ከጊዜ በኋላ ደግሞ መጥቶ ምን ይላቸዋል የእናንተ አባቶች እኮ ቅድመ አያቶቻችሁ እኮ ይህን እነዚህን አካላቶች ሲያመልኩ ነበር። እነዚህን አሁን የተጠቀስናቸውን አምስቶቹም ዋድን፣ ስዋይን፣ የጉስንና ያውቅን እንደዚሁም ነስርን። ከዛ በኋላ ምን ሆኖ ያ ትውልድ እነዚህን አካላቶች ወደ ማምለክ ገባ። እነዚህን ሳሌ ሰዎች ማምለክ ጀመረ ማለት ነው። በዚህ ሽርክ ፈጸሙ ይባላል። ታዲያ ይሄም መተው አለባችሁ ተብሎ ሲነገራቸው ነቢዩ መጥተው ሲመክራቸው እንዴት አንተውም በማለት ከፍተኛ ጭቅጭቅ ውዝግብ ፈጠሩ እንደዚሁም የሁድ ህዝቦች ተመሳሳይ ነገር እንደፈጠሩ እናያለን ቃሉ ብለው አሉ አጅእተና ሊተእፊከና አን አሊሃቲና ፈአቲና ቢማ ተዒዱና ኢን ኩንተ ምን ከአማልክቶቻችን ልታዞረን መጣህብን ከእውነተኞቹም እንደሆንክ የምትዝትብንን አምጣው አሉት። እንግዲህ ነቢያቶች ስ ሰለም ህዝቦቻቸውን ይመክራሉ። አቁሙ ይሄን ነገር ከአላህ በስተቀር ሌላ አታምልኩ፣ ተውሂድን ያዙ ብሎስ መክሯቸው እንግዲህ ማንኛውን ነቢይ የሚመጣው ለማስጠንቀቅና ለማብሰር ነው። ይሄን እምቤ የምትሉ ከሆነ የአላህ ቅጣት ይነካቸዋል ስለምሏቸው እረ አንተ ዝም ብለ ከእኛ አማልክቶቻችን ልታስተወን ትፈልጋለህ እስኪ አንተ እውነተኛ እንደሆንክ ይህን ያውን ቅጣት ቅጣት እያልክ የምትዝትብንን ነገር አምጣ እስከ ማለት ድረስ የደረሱ ህዝቦች ናቸው የሁድ ህዝቦች እንደዚሁም ምን አሉ ቃሉ ያሁዱ ማ ጅእተና ቢበይነትን ወማ ናሕኑ ቢታሪኪ آلهتنا عن قولك وما نحن لك بمؤمنين من قالوا هود هو يالوت أنت بأسرجي አልመጣህልንም ማስረጃ ይዛ አልመጣም እኛም ለአንተ ንግግር ብለን ደግሞ እነዚህን ከጥንት ሲዋረድ የመጣውን አማልክቶቻችንን የምንተው አይደለንም እኛም ለአንተ አማኞች አይደለንም አሉት ዝም ብለ አትጨቅጭቀን። እንደዚህ አይነት ውዝግቦች ተፈጠሩ ማለት ነው። አያችሁ አይደለም? አላህ አንድ ነው፣ ምድረ የሰማይ የፈጠረው እሱ ነው በሚል አይደለም ውዝግቦ የተነሳው። ከእሱ በስተቀር ሌላን አታምልኩ የሚባል ሙሐደራ ዳዕዋ ሲያደርጉ ብቻ ነው ይሄ ሁሉ ውዝግብ የሚፈጠረው ማለት ነው። የሷሌህ ህዝቦችንም አላህ በቁርአን አስቀምጦልናል ስለ ቃሉ ያ ሳሊሑ ቀድ ኩንተ ፊና መርጅወን ቀብለ ሃዛ አተንሃና አን ናዕቡደ ማ ያዕቡዱ አባኡና ወኢነና ለፊ ሸክ ሚማ ተድዑና ኢለይህ ሙሪብ ሷሊህ ሆይ ከዚህ በፊት በእኛ ውስጥ መሪ ልትሆን በእርግጥ የምትከጅል ነበር ካሉት ስልጣን ፈላጊ ነበር ካንተ የሆነ ነገር ትፈልጋለህ አባቶቻችን የሚገዙትን ከመገዛት ትከለክለናለህ እኛም ወደ እርሱ ከምትጠራን ነገር በእርግጥ አወላዋይ በሆነ መጠራጠር ውስጥ ነን አናምንህም አሉት ይዜ የመጣው ነገር እውነት ከአላህ ነው ብለን ፈጽሞም አናምንም አንከተልህም እኛ የቀደምት አባቶቻችን ሲያደርጉ የነበሩትን ነገር እንጂ አናደርግም ልንተው አንችልም ይሄ ነበር ክርክራቸው የሸዓይብ ህዝቦችም ደግሞ ቃሉ ያ ሸዓይቡ አሰለዋቱከ ተእሙሩከ አን ነትሩከ ማ ያዕቡዱ አባኡና أو أن نفعل في أموالنا ما نشاء إنك لأنت الحليم الرشيد የሹዓይብ ህዝቦችን በተመለከተ አላህ ስብን ወተዓላ ሹዓይብ ሆይ ስግደት አባቶቻችን የሚገዙትን ጣዖታቶች እንድንተው ወይም በገንዘቦቻችን የምንሻውን መስራትን እንድንተው ታዛሃለችን አንተ በእርግጥ ታጋሹ ቅኑ አንተ ነህና አሉት ለማሾፍ ነው ይህን የሚሉት እያንዳንዱ ነቢይ መካከል ይሄ ጭቅጭቅ ነበር ማለት ነው ምን የምል ጭቅጭቅ ይሄን ኢባዳ አምልኮትን ለአላህ ብቻ አድርጉ እነዚህን አካላቶች አትገዙ ሲባሉ ነቢያችን ሰለላሁ አለህ ወሰለም የገጠማቸውም ይሄው ነበረ ቁረይሾችን ቁሉ ላኢላሃ ኢላላህ ቱፍሊሑን ላኢላሃ ኢላላህ በሉ ነጃ ትወጣላችሁ ሲባሉ ወአጂቡ ይላል أن جاءهم منذر منهم وقال الكافرون هذا ساحر كذاب أجعل الآلهة إلها واحدة إن هذا لشيء عجاب وانطلق الملأ منهم أن امشوا واصبروا على آلهتكم إن هذا لشيء يراد ما سمعنا بهذا في, في الملة الآخرة إن هذا إلا اختلاق ከእነርሱም የሆነ አስፈራሪ ሲመጣላቸው ተደነቁ ይላል ነቢ ስ ሰለም እሳቸው ውስጥ ያደጉ የተወለዱ ከእነሱ ጎሳ የሆኑ እነሱ ጠንቅቆ የሚያውቋቸው ነበሩ ተደነቁ ነቢይ ነኝ ብሎ ስነሱ ከሃዲዎቹም ይህ ድግምተኛ ወይም ጠንቋይ ውሸታም ነው አሉ አማልክቶቹን አንድ አምላክ አድርጋችሁ ያዙ ይለናል ይህ በጣም አስደናቂ ነገር ነው አሉ። በጣም ተገረሙ። ከእነርሱ የሆኑ መኳንንቶቻቸውም ሂዱ፣ በአማልክቶቻቸውም መገዛትንም ላይ ታገሱ፣ ቀጥሉበት አሉ። ይህ ከእኛ የሚፈለግ ነገር ነውና ይሄ ነው እኛ የሚፈለገው አሁን እሱ የሚለውን ነገር መቀበል፣ መከተል፣ መስማት ሳይሆን በያዝነው ነገር ላይ መቀጠል መታገስ ነው አሉ። ይህንንም በኋለኛይቱ ሃይማኖት አልሰማንም ይህ ውሸትን መፍጠር እንጂ ሌላ አይደለም በማለት አወገዟቸው። ይሄ ነው እንግዲህ እነዚህን 360 ጣዖታቶች በመካ ዙሪያ ያመልኩ የነበሩትን ትታችሁ አንድ አምላክን ብቻ አምልኩ ሲባሉ ይሄን አድናቆት ፈጠረባቸው። ይሄ ነው ያሉት አጀዓለ አልአሊሀተ ኢላሃን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ በጣም አስደናቂ ነገር ነው አለው። እንግዲህ ይመስላል ሎጂኩ እነሱ እንዴት አንድ አምላክን ከማምለክ በርካታ አምላኮችን ማምለክ አይሻልም? እነሱም አምላክ ናቸው ብለው ስለሚያስቡ ማለት ነው። በጣም ገረማቸው። ይሄ ነቢያችንን የገጠመው የቁረይሽ ሙሽሪኮች አብሮ ጭቅጭቅ የፈጠሩበት ዋነኛው ነጥብ ነበረ። በመጀመሪያ ደረጃ ላይ ተውሂድ አረቡብያ ላይ እንዳየ ነው ምንም ችግር አልነበረም። ሲጠይቋቸው ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ምድርና ሰማይ ማን ፈጠረ ብለ ብጠይቃቸው አላህ ነው ይላሉ እነሱም ማን ፈጠራቸው እናንተ ማን ፈጠራችሁ ብለ ብጠይቃቸው አላህ ይላሉ መልሷል ይህን ሁሉ ቁርአን ይህን ኮንቨርሴሽን አምጥቶታል وإذا رأوك إن يتخذونك إلا حظوا أهذا الذي بعث الله رسولا إن كاد ليضلون عن آلهتنا لولا أن صبرنا عليها وسوف يعلمون حين يرون العذاب من أضل سبيلا أرأيت من اتخذ إلهه هوى أفأنت تكون عليه وكيلا الله سبحانه وتعالى من الال بايو بايوهم قطر الال الله መልእክተኛ አድርጎ የላከው ይህን ነው ያሾፋሉ ማለት ነው ይሳለቁባቸው ነበር ለዚህ ነው አላህ ስብን ታላ እያሉ መሳለቂያ እንጂ ሌላ አያደርጉህም እነሆ በእርሷ ላይ መታገሳችን ባልነበረ ኖሮ ከአማልክቶቻችን ሊያሳስተን ቀርቦ ነበር ይሉ ነበር እንደዛ ያሉ ይሳሳቃሉ ይሳለቃሉ ይሄ እንግዲህ የነቢዩ ስለ ላሁ ሰለም ህዝቦች ታሪክ ነበረ ቁረይሾች ይሄን ነበር ያደረጉት ወደፊትም ቅጣቱን በሚያዩ ጊዜ መንገድም በጣም ተሳሳቹ ማን እንደሆነ በእርግጥ ያውቃሉ ይላል አላህ ስብሓን ወተዓላ ፍላጎቱን አምላኩ አድርጎ የያዘውን ሰው አየህን ይላል አላህ ስብሓን ወተዓላ አረአይተ መን ተኸዘ ኢላሃሁ ሀዋ አፈአንተ ተኩኑ አለይህ ወኪላ የራሳቸውን ስሜት አምላክ አድርጎ የያዙትን ስሜታቸውን እየተከተሉ ወደ አቅላቸው መመለስ ትተው ማለት ነው በገዛ እጃቸው ጠፍጥፈው በራሳቸው ያስቀመጡትን ነገር አምላክ ብለው ያመልካሉ። ይህን አቅላቸውን ቢጠቀሙ ከስሜት ቢወጡ ኑሮ ያውቁ ነበር እነዚህ ነገራቶች አምላክ እንዳልሆኑ። ይህን ያደረጉ ሰዎች እስልምናን ተቀብለዋልና አንተ በእርሱ ላይ ጠባቂ ትሆናለህን ይል አላ ስብን ወተዓላ ከመናገር ውጭ ይልቁንም አብዛኞቻቸው የሚሰሙ ወይም የሚያውቁ መሆናቸውንም ታስባለህን እነርሱ እንደ እንስሳዎች እንጂ ሌላ አይደሉም ይላል ከቶም ከእንስሳ ይልቅ መንገድን የተሳሳቱ እነሱ ናቸው ይላል አላሁ ስብሓነሁ ወተዓላ። ኢንሁም ኢላ ከልአንዓም በልሁም አضሉ ሰቢላ ከእንስሳም በታች ናቸው። እንስሳ ራሱ የተነገረውን የሚሰማበት አጋጣሚ አለና እነዚህ ከላይ ያየናቸው ሁሉ የሚያስረዱት ምንድን ነው? በነቢያቶችና በህዝቦቻቸው መካከል ከፍተኛ ጭቅጭቅ የፈጠረ የነበረው? የተውሂድ ክፍል የትኛው ነው ኡሉህያው ነው አላህን ብቻ አምልኩ እሱን ብቻ ተገዙ የሚለው ነገር ነበረ ማለት ነው وقد ثبت في الصحيحين في الصحيح أن النبي صلى الله عليه وسلم قال النبي صلى الله عليه وسلم من بلال أمرت أن أقاتل الناس حتى يشهدوا أن لا إله إلا الله وأن محمد رسول الله ويقيموا الصلاة ويؤتوا الزكاة فإذا فعلوا ذلك عصموا مني دماءهم ወአምዋለሁም ኢላ ቢሐቅ ልእስላም ወሒሳብሁም አላላህ ነቢ ስ ስለም ምን ብሏል ሰዎችን ከአላህ በቀር የሚመለክ አምላክ የለም መሐመድ ደግሞ የአላህ መልእክተኛ ነው ብለው እስኪመሰክሩ ድረስ ሰላትንም እስኪሰግዱ ዘካንም እስኪከፍሉ ለመዋጋት ታዝዣለሁ አሉ ይህን ከተገበሩና ካደረጉ ግን ንብረታቸው ደማቸው ክብራቸው የተጠበቀ ነው ከኔ አሉ በእስላም ሀቅ ከሆነ በቀር እንጂ ከኔ የተጠበቁ ናቸው ምርመራቸው አላህ ዘንድ ነው ብለዋል ይሄ የሚያሳየው ምንድን ነው ይሄን ተውሂድ የማያረጋግጡ ከሆነ ነቢዩ ሰለላሁ ዐለይሂ ሰለም መታዘዛቸው ነው። የትኛውን የተውሂድ ክፍል አላህን ስብሓን ወተላ በብቸኝነት እስኪያመልኩ ድረስ ሰላትንም እስኪሰግዱለት፣ ዘካንም እስኪከፍሉለት፣ እነዚህን ሁሉ እስኪያደርጉ ድረስ ማለት ነው። ይሄን የማያደርጉ ከሆነ ሀታ ጦርነት ለመግጠም ታዝዣለሁ ብሏል ነቢ ስ ሰለም። ይህን ካደረጉ ግን በእስልምና ሐቅ ካልሆነ በስተቀር ካሁን በኋላ አያዙም ነው። ይህን ካደረጉ ሙስሊም ከሆኑ በኋላ በሚያጠፉት ነገር እስላም በሚያስቀምጠው ነገር የሚዳኙበት መንገድ ነው እንጂ በሌላ ግን የሚጠየቁበት መንገድ የለም ነው። ላኢላሃ ኢላላህ ያለ ሰው ወከፈረ ቢማ ዩዕበዱ ሚን ዱንላህ ከአላህ ውጭ ባለው ነገር ደግሞ በሚመለክ ነገር ሁሉ ደግሞ የካደ ሐሩመ ማሉሁ ወደሙሁ ወሒሳቡሁ አላላህ ክብሩ ደሙ፣ ገንዘቡ፣ ንብረቱ የተጠበቀ ነው ነቢ ሰለም ይሄን ያገኛል። እንግዲህ በርካታ የሐዲስና የቁርአን ማስረጃዎች በእነዚህ ነጥቦች ዙሪያ ያጠነጥናሉ። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ያደረጉበት ለምንድን ነው? ይህን የተውሂድ አልዒባዳ የሰው ልጆች ለአላህ ስብሓነ ወተዓላ ብቻ የማያረጋግጡ ከሆነ ሊድኑ እንደማይችሉ ከምንም ሊድኑ እንደማይችሉ ሊገነዘቡ ይገባል ነው ሀታ በዚች ምድር ላይ ደህንነታቸው፣ ክብራቸው፣ ገንዘባቸው የሚጠበቅላቸው ይሄን ካደረጉ ብቻ ነው። የሰው ልጅ የፈለገውን ነገር የማምለክ መብት የለውም። አላህ ስብሓንሁ ወተዓላ ለፈጠረለት ዓላማ ብቻ ነው መኖር ያለበት። እንደ መብት መብት አለኝ ብሎም ማውራት አይችልም። በመዋዝ ሐዲስ ላይ እንዳለ ነው አላህ ከሰው ልጆች ላይ ያለውን ሐቅ መብት ታውቃለን በተባለው ምንድን ነው የተባለው አን ያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ በእሱ ምንም ሳያጋሩ አላህን በብቸኝነት ማምለክ ነው ነው ይህን ካደረጉ ቅድም እንዳልነው ነጃ ወጡ እዚህም በአኼራው ጀነትን ይጎናጸፋሉ ከዚህ ውጭ ከሆኑ ግን የፈለገ ስራ እንኳን ቢሰሩ ዋጋ የለውም ስራቸውም ይበላሻል በዚህ መሰረት እንግዲህ አንድ ሰው ጤነኛ አእምሮ ያለው ሰው አቅሉን የሚጠቀም ሰው በገዛ እጁ የሚጠፈጥፈውን በራሱ የሚያስቀምጠውንና የሚያነሳውን በየዓመቱ ወይም በየጊዜውን ጠብቆ ከቤት የሚያስወጣውን ታቦት ወይም ጣዖት አያመልከውም። ነገር ግን ስሜትን የሚከተል ከሆነና እንደነዚህ ሰዎች የቀደምት አባቶችን የቅድመ አያቶችን መንገድ አልለቅም የሚል ሰው ግን ይሄን ያደርጋል። አላህ ይጠብቀን። ይሄ እንግዲህ የሁሉም ሰው ባህሪ ነው። አሁን ያሉትም ሰዎች ይህን ነው ሽርክ የሚፈጽሙት ቢድዓ የሚፈጽሙ ሰዎችን ተው ሲባሉ የቀደምት አባቶቻችን ይሰሩ ነበር፣ የድሮ መሻይኮች ይሰሩ ነበር። ከእነሱ ነው ያየ ነው። ይሄ እናንተ ያመጣችሁት ነገር አዲስ ነው፣ ፈጠራ ነው ይላሉ። ነቢ ስ ሰለም በዳ ዲኑ ገሪበን አሉ። ዲን ይሄ ዲን እንግዳ ሆኖ ነው የጀመረው አለው። ወሰያዑዱ ገሪባ መልሶ እንግዳ ይሆናል አሉ። ላስተናገዱት እንግድነቱን ተቀብለው ለተቀበሉ ሰዎች ጡባ ለነሱ ነቢ ስ ሰለም አወደሷቸው። ኢማ ጡባ የሚባል ጀነት ውስጥ ይገባሉ ወይም ደግሞ ምን ያማረ ነው እነሱ ይሄን ያደረጉ ሰዎች ማሲራቸው፣ መሄጃቸው፣ ሙስተቅበላቸው ዛሬ ይሄ ነው የምናየውም ይሄ ነው ማለት ነው። ቀብር ጋር ምን ትፈልጋላችሁ? ለምንድን ነው የምትሄዱት? ድሮም አባቴ ይህን ሲያደርግ አይቻለሁ ብሎ ይሞግታል። ቤተሰቦቻችን ይህን ያደርጉ ነበር። በመንደራቸው ያሉትን ትልቅ ሼክ እጠራልሃል ስም እነሱ ይህን ያደርጉ ነበር አልከለከሉንም ይላል። ሌሎችንም ስጠይቃቸው ከአባቶቻችን የወረስን ነው፣ ቀሳውስቶቻችን ጠብቆ ለእኛ ያደረሱ ነው ይላል። አንተውም እንጂ ወደ አቅሉ ተመልሶ አይጠይቅም። ራሱን ማዳን ያልቻለን ኢሳን አምላክ ብሎ ያመልካሉ አይደለም ሰዎች። ዛሬ ለሱ እሱ ነው የሚያኖረን እሱ ነው የሚያድነን እሱ ነው የሚጠብቀን ይላሉ ራሱን ማዳን ያልቻለ መሆኑን እያወቁ ተሰቀለ እያሉ ሞተ እያሉ ምንም ማድረግ አልችልም እያላቸው ጭፍን ሆነው አምላክ ነው ብሎ ያመልኩታል እረ አፍሩም የአምላክ አምላክም ብሎ ስም ያወጡለታል ታዲያ ይህ ምን ይባላል ስሜታዊነት አይደለም አላህ ከዚህ ይጠብቀን ስለዚህ የዛሬው ደርሳችን ላይ ሁለት ነጥቦች እናያየ ነው። አንደኛ ተውሂድ አልኡሉሂያ ዋነኛውና አሳሳቢው የተውሂድ ክፍል መሆኑንና ነቢያቶችና ህዝቦቻቸውን ያጨቃጭቅ የነበረውም የተውሂድ ክፍል ይሄ መሆኑን አይተናል ማለት ነው። ባረከላሁ ፊኩም። የዚህ ደርስ ካዳመጣችሁ በኋላ ነቢዩን ሰለላሁ ዐለይሂ ወሰለም ከህዝቦቻቸው ጋር ያጣላቸው ምን እንደሆነ ጥያቄ አንስታችሁ እንድትመልሱ በመጋበዝ የዛሬውን ደርስ በዚሁ እናጠናቅቃለን። በሚቀጥለው በክፍል ዘጠኝ እስክንገናኝ ወብላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ